The Voice of America. ካለፈው ጳጉሜ 2006 ዓ ም ጀምሮ ጋምቤላ ክልል መዠንገር ዞን ጎደሬ ወረዳ በተለይ ሜቲ ከተማ ውስጥ ግድያና በአካባቢውም ግጭቶች መካሄዳቸውን የተለያዩ ዌብሳይቶችና ሌሎችም የመገናኛ አውታሮች እየዘገቡ ናቸው። እንደ ዘገባዎቹ ከሆነ በብዙ መቶዎች የሚቆጠሩ ሰዎች ሕይወታቸውን አጥተዋል። ብዛታቸው በውል ያልታወቀ ደግሞ ለከባድ መቁሰል ተጋልጠዋል። ግጭቱ የሚካሄደው በአማሮች ላይ ነው የሚለው መኢአድ ባወጣው መግለጫ መሠረት የመንግሥት ካድሬዎችና ፌዴራል ወታደሮች እጃቸው እንዳለበት አመልክቷል። ለመሆኑ ግጭቱ እንዴትና ለምን ተቀሰቀሰ? መንግሥትም ሆነ የክልሉ አስተዳደር ምን እያደረጉ ናቸው? አዲሱ አበበ ጉዳዩ ይመለከታቸዋል ያላቸውን ወገኖች አነጋግሮ ተከታዩን አዘጋጅቷል። የአመፁን መቀስቀስ የሰማው መኢአድ ማለትም የመላው ኢትዮጵያውያን አንድነት ድርጅት ወደ አካባቢው የላከውን ቡድን የመራሁት እኔ ነኝ ያሉት የህዝብ ግንኙነት ክፍሉ ኃላፊ አቶ ተስፋውን አለምነህ ግጭቱ የተቀሰቀሰበትን አካባቢ ይገልጹና መነሻውን ያስከትላሉ። መዘንገር ዞን ጎደሬ ወረዳ ሜቲ የምትባል ሜቲ። እሺ፣ ጎደሬ ወረዳው ነው ሜቲ። እሺ፣ የሪ የሚባሉም ቀበሌዎች አሉ። ከዛ አካባቢ መዘንግሮችና ተማሪዎች እንዲሁም ደቡብ እና የኦሮሞ ይሄዳሉ። እነዚህ መዘንግሮች አማራም ጋር የሚኖሩ በሰላም ነው። ነገር ግን አካባቢው ካድሬዎች መንግስት ብሎ ማለት ነው እነሱ ለማጋጨትና እዛ አካባቢ ያሉት ሰዎች እንዲገደሉ ነው የሚደረገው። እናንተ እንዴት አገኛችሁት ነው? ቦታው ድረስ እኛ ሄደን ነበረ። የተጎዱ ሰዎችንም ይዘን ምጠን አሳክመናቸዋል። የደረሰ ጉዳት ምንድን ነው? ይሞት አለ፣ የመቁሰል አደጋ አለ፣ ከፍተ የመፈናቀል አደጋ አለ። ብዙ ነው ጉዳት የደረሰው። ወደ አምስት መቶ አርባ አካባቢ የሚሆኑ ሰዎች ውተዋል። ከዛም ባለፈ ከፍተኛ ቁጥር ያላቸው ሰዎች ቆስለዋል። ከቆሰሉት መካከል ከፍተኛ የሆኑ አሳክመናል። አማሮች ናቸው የተገደሉት። አማሮችም ተገለዋል። ነገር ግን የመነሻው የግጭቱ መነሻ ምክንያት ምንድን ነው? እናንተ ከዚህ አካባቢ መኖር አትሉም የሚል በወያኔ ኢህአዴግ ይዞ አካባቢ ያሉትን የመንግስት ታጣቂዎች ናቸው። ፌዴራል ፖሊስም አለ፣ መከላከያም አለ። እነዚህ ጥያቄውን ልክ የመጀንገር ጎሳ እንዳስነሳው በማስመሰል ይጡልን ነው እና ሚሊዮን የፈጸሙት እነሱ ናቸው። መኢአድ እንደገለጸው ከሆነ ብዙዎቹ አማሮች የሆኑበት ወደ አምስት መቶ አርባ ሰዎች ናቸው የተገደሉት። ለመሆኑ መንግስት ምን አለ? እናንተስ እንዴት ወደሚመለከተው የመንግስት አካል አልሄዳችሁም? አቶ ተስፋውን መንግስት ምንም አይነት ሆን ብሎ ቁስ እኮ ነው የሚያቀነባበረው እሱ ነው ያቀነባበረው ያቀነባበር ያለው ምክንያቱም ብዙ ታጣቂዎች እየገደሉ መንግስት እጁ የለበትም ማለት አይቻልም። መንግስት ነው በቀጥታ የሚያደርገው። በተጨባጭም ስላረጋገጥን ነው ይሄንን በድፍረት የምንናገረው። አርባ ሁለት አማሮች ወደ የሪ ቀበሌ ሲሄዱ ከአርባ ሁለት አማሮች በቀጥታ አርባዎች ወደ ተገደሉ የተገደሉት በመንግስት ታጣቂዎች ነው። ስለዚህ መንግስት በቀጥታ እጁ አለበት። በግልጽ እየታየ እኮ ነው ያለው። የመንግስት ታጣቂዎች ከገደሉ፣ የመንግስት ካድሬዎች ከገደሉ መንግስት እጁ የለበትም ለማለት ምንም አይነት ምክንያት አይኖረንም። ስለዚህ እየተገደሉ ያሉት ወይም ጉዳዩን እያቀነባበረ ያለው የወያኔ ኢህአዴግ መንግስት ነው። በተግባርም አረጋግጠናል። ቦታው ድረስም ተገብተን ማረጋገጫ የምትሉት ግን የመንግስት ታጣቂ ያሏቸዋቸው ሰዎች ገደሉ ስላላችሁ ነው አይደለም? እናንተ ግን እዛ ሄዳችሁ የሞቱትን አያችሁ፣ የቆሰሉትንም አይታችሁ፣ የተቻለውን አሳከማችሁ። ግን ወደ መንግስት መኢአድ ኦፊሴላዊ የሆነ አቤቱታ አላቀረበም። እኛ መግለጫዎችንም አወጥተናል። የተጎዱትን ሰዎች ይዘን ሄደን በሚገርም ሁኔታ እንደው ጥቁር አንበሳ ሆስፒታልም ለማሳከም ከፍተኛ የሆነ መሰናክል የተፈጠረብን። እዛ አካባቢ ያሉ ሰዎች ሲሆን እዛው አካባቢ ይታከማሉ። የቀበሌ መታወቂያ አምጡ በማለት የማይደረግ ነገር ከኖርማል በሽተኞች በተለየ ሁኔታ ድብደባ እየተሰራ ነው ያለ እና ይህንን እኛ በሚቻለው ነገር ሁሉ አድርገናል። መግለጫዎችንም አወጣናል፣ በግልጽም ጠይቀናል። ስለዚህ መንግስት ጉዳዩ በቀጥታ ነው ያለበት። ነገር ግን ተገቢውን ምላሽ አልሰጠም። አሁንም ድረስ እየተፈናቀሉ ነው ያሉት። በከፍተኛ ሁኔታ የተጎዱ ሰዎች አሁንም እያሳከምናቸው ነው ያሉት። ይሄ ደግሞ በተጨባጭ በተግባር ቢሮችን ድረስ ሁሉ አሉ። እዛ በነበራችሁበት ጊዜ ግን አቶ ተስፋሁን እዛው አካባቢ ለመንግስት ባለስልጣናት፣ ለክልሉ የመሳሰል ለፖሊስ ኃይሉም ምን ለማለት ሞክራችኋል? ምንም አልነገራችሁ? ሄዳችሁ አላገኛችኋቸውም? ወይም ጥያቄ አላቀረባችሁም? ምንም አይነት ጥያቄ ለመቀበል ራሱ ዝግጆች አይደሉም። ህግን ሄዳችኋል? አካባቢው እንደገባን ሲታወቅ መኪና መውጣትም መግባትም አይችልም። የእኛም ህይወት ጥያቄ ውስጥ ነው የነበረው። እንዴት ጥያቄ ውስጥ ነው የነበር ነው። ስለዚህ ምንድነው ማድረግ ያለብን ነገር መያዝ የሚገባንን ህዝብ ማጋለጥም ስላለብን መያዝ የሚገባንን መረጃ ይዘን ከአካባቢ ቶሎ መውጣት የፈለግ ነው። because እኛ ዘው እንዳለን መውጣትም አይቻልም። በፍጹም ከፍተኛ የሆነ ቁጥጥር ነው የነበረው። መጥፋታችን እንግዲህ ወያኔ ኢህአዴግ እንደሰማ ከፍተኛ ቁጥር ተደረገ። እኛም ወጣን። ወዲያው መለከተው አካል ለመንግስት ማሳወቅን የአቋም መግለጫችንን ገለጽን። ስለዚህ የአካባቢው ካድሬዎች ምንም አይነት መልስ ይሰጣሉ ብለን እኛም አንጸብ። በዚህ ምክንያት አልሄድንም ነው የሚሉኝ ወደ መንግስት አካላት እዛው ጋምቤላ አካባቢ መጀንገር። ልትሞክሩ አይገባም ወይ ማለት ነው ወደ የጋምቤላ ጉዳይ አይደለም። የጋምቤላ ክልል መንግስት አይደለም ያ ቢሆንም ፖሊሲ ያለው የፌዴራል መከላከያ ያለው ግን፣ አቶ ተስፋሁን እዛ ውስጥ ስለሚፈጸም እዛ ክልል ውስጥ ይሄ ወንጀል ያላችሁት ነገር ስለተፈጸመ መነሻ የሆናችሁ ነበር ለዛው ለክልሉ አስተዳደር አቤት ማለት ማለት ነው። ሁኔታው አላመቸም ብለውኛል። በዚህ ምክንያት አልሄዳችሁ ከሆነ ሌላ ጉዳይ ነው። ግን አቤት ለማለት እድል ከነበረ የፈለጉትን ይመልሱ፣ እናንተ ግን ማድረግ ነበረባችሁ ብዬ አምናለሁ። መያድ እንደ መያድ አልሄድም እንጂ ተጎጂዎች እንዲሄዱ አድርገናል እኮ ተጎጂዎች ተቀርበዋሉ። ለምሳሌ እዛው ጎደሬ ወረዳ ውስጥ በእኛ አስተባባሪነት ማለት ነው የተጎዱት ጥያቄ እንዲያቀርቡ አድርገናል። እዛው ላይ እዛው ጎደሬ የጤ ከተማ ላይ ማለት ነው ከአስተዳደር ጽሕፈት ቤት ላይ ጥያቄያቸውን እንዲያቀርቡ እና ልጆች ራቁታቸው የሚለብሱት ልብስ የለም በድንገትም የወጡትኝ ከነ ችግራቸው ቁመዋል። እነዛ ጥያቄ እያቀረቡ ነው። የነዛ ጥያቄ ግን በአግባቡ ሊመለ ሊመልስላቸው አልቻለም። ስለዚህ የእነሱ ጥያቄ ሊመልሱ ካልቻሉ ቀጥተኛ ተጎጆች እነሱ ናቸው አይደል እንዴ? ጥያቄውን ይመልሳሉ የሚል ተስፋም የለንም። አልመለሱልንም። ቀጣይ ምንድን ያደረግ ነው? ወደ ፌዴራል መንግስት ነው የመጣ ነው። ምንም አይነት መልስ አልተገኘም። ይህ ባለፈው ጳግሜን ተጀመረ የተባለውን ግጭት ለማጣራት መኢአድ አንድ የልዑካን ቡድን ወደ ስፍራው እንደላከ አቶ ተስፋውን ገልጠዋል። ቦታው ድረስ ከሄዳችሁ አቶ ተስፋሁን ትክክለኛውን መንስኤ ታዲያ ተረድታችኋል? እኛ ሄደን እንዳረጋገጥ ነው መነሻው ምንድን ነው? አማሮች እዚህ አካባቢ ውጡልን ነው። ይህን ጥያቄ መሰረት አድርገው ነው ግጭት የተነሳው። ከዛ በኋላ መንግስት ምንድን ነው የሚለው የጎሳ ግጭት ልክ እና መጀንገር እንደተጋጨ፣ በፍጹም ግን እሱ አይደለም። አማራ አማራና መጀንገር በፍጹም አልተጋጨም። የተጋጨው ካድሬዎች እና የአማራ ጎሳዎች ናቸው የተጣሉት። በተጨፈጨፉ እንጂ ምንም አይነት ግጭት የለም። የክልሉ ነዋሪ በፍቅር ነው የሚኖሩት። ነገር ግን በግጭት ባስመሰል እዛ ሜቲ ከተማ ላይ ምንድን ነው በብዛት አማሮች ናቸው የሚኖሩበት እና የሪ ቀበሌ ላይ ሲነሳ መንግስት ተገቢውን ጥያቄ ይመልስልን፣ ወገኖቻችን እየሞቱ ናቸው የሚል ግጭት ተነስቶ ነበረ ሜቴ ላይ። በዚህም የወረዳው አመራር ሞቷል፣ የተነሳ ግጭት ማለት ነው። ይህ የሆነው ግን ሩት ኬዙ መጀመሪያ ምንድን ነው የሆነው ከዛ አካባቢ እየተጨፈጨፉ ያሉትና እየተፈናቀሉ ያሉትን አማሮች መንግስት ጥያቄ ይስጥ ነው። አመራር ህዝብ ከአማራ ጋር በፍጹም አልተጋጨም። የአመራር አባል የነበረ ሞተ ነው ያሉኝ ጸጋ የሚባል ቦታው ድረስ አረጋግጠናል። በስተት ነው ወይስ ምንድን? እንዴት የመንግስት ወገን ከሆነ እንዴት ሞተ ብዬ ነው። እናንተ እንግዲህ መንግስት ነው ይህን የሚያደርገው ነው የምትሉትና እሱ ምንድን ነው የሞተው ከተማ ላይ የሚኖሩ ህብረተሰቦች ተገቢውን ጥያቄ ይስጥ። ህብረተሰቡ ነው እዚያ ራይዝ ያደርገው እየሞቱብን ናቸው ያሉት። ስለዚህ ለምንድን ነው የሚገደሉት ብለው ጥያቄ የሚያነሱበት ሰዓት ነው። በዛ በተፈጠረ ግጭት ነው እሱ ህይወቱ ሊያልፍ ድንገት ነው እንጂ ሆን ተብሎ አይደለም ማለት ነው። ግን እነዚህ አምስት መቶ አርባ ሰዎች ሞቱ ሲሉ አቶ ተስፋውን ቀላል ቁጥር አይደለም። በአንድ በትንሽ ክልል አካባቢ እነዚህ በሙሉ አማሮች ናቸው። አማሮች ናቸው በግልጽ ለመናገር ነገር ግን ከደቡብ አካባቢ ቦንጋ ከፋ የተወሰኑ ሰዎች እነሱም ሙተዋል። እዙ አካባቢ የከፋ የቦንጋ ማለት ነው። እነሱ ሙተዋል። ሌሎቹ ሙሉ በሙሉ አማሮች ናቸው። በግድያው ወይም በዚህ በአመፁ ተካፈሉ የሚሏቸው የመንግስት ወገኖች የፌዴራል ፖሊስና መከላከያ መከላከያ በኋላ ነው የገባው። የፌዴራል ፖሊሶችና መጀመሪያ ግጭቱን ያስነሱት እዘው ያሉ የአካባቢው ካድሬዎች ናቸው። የታጠቁ ካድሬዎች አሉ። እነሱ ካድሬዎች ናቸው መጀመሪያ ግጭቱን ያስነሱት። አሁን እንግዲህ ሶስት ወር ገደማ ነው። ዛሬ ያለው ሁኔታ ምንድን ነው? እኔና እርሶ ስንወያይ እየተመለሰ ነው ያለው። ብዙ አካባቢ እየተፈናቀሉ ያላቸው፣ ውጡ እየተባሉ ናቸው ያሉትን። ነገር ግን መከላከያም ገብቷል። ሌላ የመዘንገሮችም በአካባቢው ያሉትን ለወያኔ ኢህአዴግ ባለስልጣናት መሬታቸው እየተሰጠባቸው ያሉት መጀንገሮችም አሁን እየተጎዱ ናቸው ያሉት። መጀንገሮችም ጥያቄ እያነሱ ነው ያሉትን። መጀንገሮችም ከፖሊስ ጋር እየተጋጩ ነው ያሉትን። አሁን የመጀንገርና የአማራ የሚለው እየቀረ ምንድን ነው? መጀንገሮች ከፖሊስ ጋር እየተጋጩ ነው ያሉትን። መጀንገሮችም እየሞቱ ናቸው ያሉት። ከፖሊስ ጋር ለምን እንደሚጋጫው ምንድን ነው? በጣም productive የሆነ area ነው የአካባቢ ምርታማ የሆነ አካባቢ ያንን በጣም ምርታማ ነው ነው። ቡና ያበቅላል፣ ብዙ ነገር ያበቅላል። ያንን አካባቢ ለተወሰኑ የጡረታ የወጡ የወያኔ ኢህአዴግ ካድሬዎች አሉ። ለነዛ ተሰጥቷል። ስለዚህ ያ መሰጠት የለበትም ነው። እነዛ ሲሰጡ ደግሞ አማሮችን አፈናቅሉ፣ አማሮች ናቸው የያዙባቸው። እንደዚያ አሁን እነዚህ መደንገሮች እናንተ ናችሁ የወሰዳችሁብን ይሄ መሬት አንሰጥም የሚል ጥያቄ ስላነሱ ከፌዴራል ፖሊስና ከመከላከያ ጋር ሊጋጭ ቻሉ መደንገሮች። አሁን መንግስት ግን ሆን ብሎ አማራን እየገደለ ነው ያለው። መኢአድ በዚህ ጉዳይ ላይ በተለይም ነገሩ በርዶ ሰላም ይሰፍን ዘንድ ምን ለማድረግ አቅዷል? አሁንም አቶ ተስፋሁን መግለጫዎችን አወጥተናል። ይህ የማይቆም ከሆነ በተከታታይ ሰላማዊ ሰልፎችን እንጠራለን፣ ሰላማዊ ሰልፍ እናደርጋለን። ስለዚህ እስከሚቆም ድረስ የሚከፈለውን ዋጋ ሁሉ ከፍለን ማስቆም አለብን የሚል አቋም ቁስለኞች አሉ። እንትን ያሉትን ቦታቸው ድረስ ሂደን ትሪትመንት እያደረግን ያለው ከፍተኛ የሆነ ቁጥር ያለው ችግር ውስጥ ያለው ተፈናቅሏል። በምንችለው አቅም ሁሉ ማድረግ የሚገባን ነገር አድርገናል። ነገር ግን በዘላቂነት ለማስቆምና ይህ ስርዓት እንደ ስርዓት እስከቀጠለ ድረስ ይህን ጉዳይ ትልቅ አጀንዳችን ይዘን ምንም ነገር ጥያቄ ውስጥ የሚገባ አይደለም፣ ወይም ዛሬ ነገ የምንለው አይደለም። እንደሚታወቀው የወያኔ መንግስት ፈልግ ይከለክላል፣ ሰባራ ምክንያት እየፈለገ ይከለክለናል። እኛ ግን ጠራን በኋላ መሳሪያ በእጃችን የለም፣ ሰላማዊ ታጋዮችን አንገልም፣ እንሞታለን። ሲከለክለንም እንኳ ዋጋ ከፍለን እንወጣለን ነው። አስፈላጊውን ዝግጅት ማድረግ አለብን። ተጨባጭ ማስረጃዎችን ይዘናል። አሁንም እያጠናከርን ነው ያለ ነው። በቅርብ ቀን ማድረግ የሚገባን ነገር ሁሉ እናደርጋለን። በግጭቱ ከሞቱት ሌላ የተጎዱ ወገኖች መኖራቸውንም አቶ ተስፋውን ስለገለጡልኝ አንዱን አግኝቼ አነጋግሬያለሁ። አቶ በለጠ ጌታቸው ምን ላይ ጉዳት እንደደረሰባቸው በመግለጽ ይጀምራሉ። እኔ እጄን ነው የተጎዳው። ማለት ምን ያህል ነው ጉዳቱ? ጉዳቱ መችን በጣም ያው ቁስል በጣም ቆስሏል። አሁን ግን ትንሽ የተወሰነ ስለታከምኩት ትንሽ ጠፈፍ ብሎልኛል። ምን ያህል ቆይህ እዛ ክልል አቶ በለጠ? ሁለት አመቴ ነው። በምንድን ነበር የምትተዳደረው? ያው እርሻ ምናምን እያረስኩ ነው። ምን አጣላችሁ ታዲያ? ውጡ የተባላችሁት ስለምንድን ነው? ምንም ጥል የለም። ዝም ብለው ነው ማለት ያው ሀገራችንን ልቀቁልን የኛ ሀገር ነው ብለው ነው እንጂ ሌላ ምንም ነገር የተጣላበት ጉዳይ የለም። ሀገር የኛ ነው ነው ውጡ፣ ሀገራችን እንድቀቁ እኛ ነው ሀገር፣ እናንተ ሀገር የላችሁም ነው። ይሄን የሚሉት እነማን ናቸው? ምጅንግሮች እነሱ ናቸው። ግድያውንም ወይም ድብደባውንም የፈጸሙት ሰው ሞቷል የሚለው ሬ ሰምቻለሁ። ከወረዳ ፖሊስ ቢራ ምናምን እየመጣ የነሱ ይህም ግልቢጥም የታተመው ከወረዳው እየተላኩ ነው እንጂ ከገጠር ያለች ምንም አልደረስብንም። ያው ከወረዳ እየመጣ ነው ፖሊስ ፖሊሴ ናቸው እኛን የመቱን። እኛ ተራ አስከባሪን ዛሬ እኛንን የምንጠብቅ ልና ይመጣሉ። መሸት ሲል ተኩስ ይከፍታሉ። ምን ያህል ሰው ሞተ አልኩኝ? ስድስት መቶ በምን አወቃችሁ? ስድስት መቶ መሞቱን በምን አወቃችሁ? ይታወቃላ። በቀን በቀን የሚሞተው በአንድ ቀን ሰላሳ ስድስት ሬሳ ነው የተቀበረ። መቼ ነው የጀመረው ይሄ ግጭት? ጳጉሜ አምስት ቀን ነው የጀመረ እስካሁን ድረስ አልቆመም። አዎ ያው ዳርዳሩን አሁንም እየተቆስ እየመቱ ነው። ውጡ ካሏችሁ ታዲያ እናንተ እንዴት ቆያችሁ እዛ? አቶ በለጠ ማለት ያው ተሎ ስለሆነ ውጡ ሲሉ በቃ ወደው ጀመሩ። ያው መምታት ጀመሩ። በቃ እኮ ውጡ ከተባችሁ ከተባላችሁ በኋላ እናንተ ምን አረጋችሁ? ፖሊስ ሄዳችሁ ለህግ አመለከታችሁ ወይስ ደግሞ ልትወጡ ተዘጋጅታችኋል? ገናድማ ያው ህጉ የነሱ ስለሆነ እኛን እዛ ወድቆ ቢያንም በቃ ጉዳይ አይሉንም እኮ። ታዲያ ምን ይዛችሁ ነው ቁጭ ያላችሁት? ሌላ እንደገና ችግር ከተፈጠረስ ማለቴ ነው። አሁንማ እንግዲህ ያው ልንወጣ ነው በቃ ትንሽ ተረጋግተ ያለንን ገንዘብ እንሸጣለን ሸጠን እንወጣለን ብለን ከጅለን ነበረ። ያው እንግዲህ አልበረደን በቃ ዝም ብለን ባዶ እጃችንን እየወጣ ነው ወደ ተወልደን ያደግንበት ሀገር መሄድ ብቻ ነው። እኔ ጎጃም ነው ሀገሬ፣ ትውልድ ሀገሬ ጎጃም ነው። ወደ ጎጃም ነው መሄድ ለመሄድ ወስነዋል ማለት ነው። አዎ ታዲያ እዛማ ምንም መፍትሄ የለውም። ያው የተወለድኩበት ሀገር ህጀ ሰርቼ እበላለሁ አብዬ ወስኛለሁ። በቃ ተሰባስባችሁ ወደ ፍር ወደ ህግ ለምን አትሄዱም? እዛ መሄድ አይቻልም? አይሰሙም እነሱ ብናሄድ እኛ የተጎዳኖች እያለን ምንም ትሆን ያልተጎጆችን የእነሱን ነው እንጂ የሚገድፉ የእኛን አይገድፉም። በቃ አማራ የተባለን ስለጠሉ ምንም ጉዳት አይሰጡም። ውጣ ነው የሚል አገር ችሁዱ ነው እንጂ ይሄ የኛ ሀገር ነው እንጂ ጉዳት እንደዚህ ነው አይሉም። ግድያውን የሚፈጽሙት ፖሊሶች ናቸው አሉኝ ቅድም። ግን መጀንገር ህዝቡ ራሱ የዛ ነዋሪ ሰላም ናችሁ ከእነሱ ጋር ከነዋሪው ጋር ግን ነዋሪው ምንም አላለም። ያው ፖሊሶችና በመከላከያ አንተኛሎች ናቸው እንጂ እዛ ህዝብ ከገበሬው ጋተኛ ጋር የሚኖረች ምንም አላሉ። ይሄ ነገር ሲፈጸም እነሱም ወደ ጫካ መሸሽ እንጂ ገበሬዎች ይህን ድርጊት አላጋሉ። ያው ተወረዳ ፖሊስ ይላካል። በዛም በዛ እየመጣ በቃ ጠባቂ ነው የሚልና ይውላል። ማታ ጀንበር ገባ ስትል ይከፍታል ተኩስ። ለምንድን ነው ወደ ጫካ የሚሸሹት? እነሱ ውጡ አልተባሉም አይደለም እንደዛ ሲሆን ገበሬዎች ስለሆኑ በቃ ሴቶቻቸውን የእኛን ሰው ይመተብናል፣ ይገድናል በማለት የተጠራጠሩ ቤታቸውን ዘግተው ይሸሻሉ። ወደ ሌላ ቦታ ወደ ዘመድ ይሄዳሉ። የእኛን ሰው ይመትናል እያሉ እየፈሩ በፍራቻ ገና ሰው ሲደበደብ ወይም ሲገደል አይተዋል። እኔ አይቻለሁ። ብዙ ሰው ሲሞት አይቻለሁ። በተኩስ ነው በድብደባ በተኩስ ነው። ድብደባ የለም ተኩስና ሳር ቤት እንዳለ ቆልፎ ማቃጠል። ስንት ቤት ተቃጠለ በዚህ አይነት? ኧረ ቤት እንኳን አንድ ሀያ አምስት ቤት የሚሆን ተቃጥሏል። ሀያ አምስት የተመታሁባት ጥይት ክንዴ ላይ ቀርታ በኋላ አስወጣኋት ይላሉ እኒህኛው ደግሞ። አሎ ማልበል ገበየሁማ ኮስትር ኮስትር፣ እንዴት ነው እዛ አካባቢ? ውጡ ተብለናል። ውጡልን ቦታ የኛ ነው ተብለን ነው ተደበደብንኛ። ምን ደረሰብዎ እርሶ? እኔ አዎ እኔ ተመትቻለሁ። እዚህ በትከሻዬን ተመትቼ ክንዴ ላይ ጥይቱ ቀርቶ እዚህ ያሰጠሁት ክንዶ ላይ ጥይቱ የተተኮሰው ጥይት ቀርቶ ወጣለት። አሁን አሁን አስወጥቼዋለሁ። አቶ አበበ ወርቁ በፌዴራል ጉዳዮች ሚኒስቴር የህዝብ ግንኙነት ኃላፊ ናቸው። ትናንት አርብ ማለዳ ደውዬ ከአዲስ አበባ ውጪ አዋሳ ነኝ፣ መረጃው እጄ ላይ የለም ብለውኝ ዛሬ ቅዳሜ ደውዬ አግኝቻቸዋለሁ። በቀጠሮ ስለተገኙልኝ አመሰግናለሁ አቶ አበበ። ይሄ ጋምቤላ ክልል መዠንገር ዞን ሜቲ ከተማ የሚገኘው ወይም የሚካሄደው ግጭት መነሻው አሁን ያለበት ሁኔታ ምንድን ነው? መንግስትስ ጉዳዩን ያውቀዋል? ጳጉሜ አምስት አካባቢ መጀንገር ጥቂት አካባቢዎች ላይ በሰላም የኖረውን ህዝብ ለማጋጨት የተሞከረ ድርጊት ነበረ እንደሚታወቀው እና ማን ነው የሞከረው ያንን ግጭት? እዚያው ላይ ጸረ ሰላም ኃይሎች አሉ። ጥቂት ግለሰቦችም ደግሞ በመንግስት መዋቅር ዘንድ ሆነው አሉ። እነሱ ህዝቡን እንዲበጣበጥ የሚያደርጉበት ሁኔታ አለ። ይህ ሀብት ለኛ ነው፣ ይህ ቡና ለኛ ነው፣ ይሄ ለኛ ይገባል፣ ለዚህኛው ጎሳ ነው፣ ይህኛው ለዚህኛው ጎሳ ነው የሚል የተወሰነ አጀንዳ ለመክፈት የሞከሩት ነበር እና በሁለት በታወቁ አካላት ናቸው። በመንግስትም በኩል ጸረ ኃይል የሆኑም ወገኖች ሆነው ብጥብጥ እንዲነሳ ቀስቅሰዋል ነው ያሉኝ እና በመንግስት በኩልም አሉ። በዋናነት እዚያው አካባቢ ላይ ያሉ የጸረ ሰላም ኃይሎች አሉ። አንዱን ጎሳ ከሌላው ጎሳ ጋር በማጋጨት ፖለቲካዊ ትርፍ ለማግኘት የሚንቀሳቀሱ አሉ። እነዚህን አውቀውም ሆነ ሳያውቁ ደግሞ የተወሰነ የሚከተሉ ግለሰቦች ነበሩ የነበሩም የመንግስት መዋቅርም ሆኖ ከወረዳም ከጎን ደረጃም ሆኖ ማለት ነው እና ከመላው ኢትዮጵያ አንድነት ድርጅት እንደተነገረኝ የመንግስት ካድሬዎች፣ የፌዴራል አባላት፣ የጦር አባላት እዚህ ውስጥ አሉ ግድያ ውስጥ ብለዋል እና ምናልባት እርስዎ አንዳንድ በማወቅም ሆነ ባለማወቅ በመንግስት በኩል ያሉ ሰዎችም እዚህ ውስጥ አሉ ያሉት ይሄንን የሚያጠናክር ይሆን እንዴ? የሚጠናክር አይደለም። በመንግስት በኩል ሚል አይደለም ያለን። እንግዲህ ሚያድ የራሱ መነሻ ሊኖረው ይችላል። ይህንን ዘገባ አቅርቦ ከሆነ ያላዳመጡትም ቅድም እንዳልሁት መነሻዎች የተለያዩ ህዝብን ከህዝብ ጋር በማጋጨት ፖለቲካዊ ትርፍ ለማግኘት አላማ አድርገው የሚንቀሳቀሱ አካል ስላሉ ከዚህ አንጻር የተፈጠረ ግጭት እንደነበረ ማወቅ ይቻላል። እንግዲህ ሚያድም ሌሎችም በሬ የወለደ ነገር እያነሱ ትንሽ ነገሩን እያሰፉ የሚናገሩበት እድል ከዚያ ጋር ተያይዞ የሚመጣ ነገር ብለን ነው እኛ የምንገምተው። ህዝብና ህዝብ የሚጋጭ አይደለም፣ የመንግስት ዓላማም አይደለም። መንግስት መረጃ እንደደረሰው በቁጥጥር ስራ ውሎታል። ተጨማሪም የፖሊስ አካላት ቦታው አካባቢ ደርሰው ግጭቱ ብዙ ህይወት ሳያጠፋ ንብረት ሳያጠፋ ህዝብም ሙሉ በሙሉ ሳይፈናቀል ማብረድ የተቻለበት ሁኔታ ነው የተፈጠረው። የተወሰኑ የተፈናቀሉ ነበሩ። እነሱንም ኢሚዲየትሊ በበነጋው ጳጉሜ ስድስት ሰባት አካባቢ ላይ የማስመለስ ስራዎች የተሰሩበት እና ወዲያውኑ ህብረተሰቡ ወደ ተረጋጋ ኑሮ የተመለሰበት ሁኔታ ነው። ህብረተሰቡ በሰላም እየወጣ እየገባ ያለበት ሁኔታ ነው። እንግዲህ ያለን መረጃ የኛ ከመላው ኢትዮጵያ አንድነት ድርጅት መግለጫም ሆነ ከቃል አቀባዩ እንደተረዳ ነው በተጨባጭ ካድሬዎች፣ የፌዴራል ፖሊስ አባላት የታጠቁ የመንግስት ኃይሎች በግድያ ውስጥ ተሳትፈዋል፣ መረጃ ሁሉ አለን እስከ ማለት እና በዛ ላይ እናንተ የተገነዘባችሁት የተረዳችሁት ነገር አለ? ነገሩን በምታጠኑበት ጊዜ የክልሉ ፖሊስም ሆነ የፌዴራል ፖሊስ የፌዴራል ስርዓቱ በሚፈቅደው መንገድ ይህንን አኮሚዴት አድርጎ ግጭቶችን ሀንድል የማድረግ ስራ የተሰራበት ሁኔታ እንጂ በምንም ታምር የለም። መረጃ ካላቸው የእኛ ቢሰጡን ደግሞ የበለጠ ልናጠራው እንችላለን። መረጃ ግን አላቸው ብዬ አላምንም። መረጃ ካላቸው እንዳሉት እንግዲህ ከጻፉት ሌላ የሚናገሩት ካለ ጉዳዩን ወደፊት እንመለስበታለን። ቀደም ሲል እርስዎ እንደነገሩኝ ግን ጳግሜን አምስት የተቀሰቀሰው ግጭት በማግስቱ ሄደን አብርደን ሰላም ነው ብለውኛል። ከአቶ ተስፋውን አለምነህ የመኢአድ ህዝብ ግንኙነት ኃላፊ ጋር ትናንት አርብ ነው የተወያየሁት። ከእርስዎ ጋር ዛሬ ቅዳሜ ነው የምንወያየው። እነሱ እንደሚሉት እስከ ትላንቱ ድረስ የዛሬን አላውቅም፣ ምንም ግጭቱ አልበረደም፣ አሁንም ከሌላ ጎሳ የመጡትን ሰዎች ውጡ እየተባለ ነው። ቀን ቀን ደህና ይሁንና ማታ ማታ ተኩስ ይጀምራል የሚሉ የዚህ ችግር ተጎጂ የሆኑ ሰውም ገልጠውልኛል። እና በአሁን ሰዓት ሁሉ ነገር ቆሟል ነው የሚሉኝ። በተጨባጭ አሁን ህዝባችን በሰላም ነው ያለ። እንግዲህ ግጭት የሚናፍቅ ሰው ሁልጊዜ ግጭት እንዲሆን ስለሚፈልግ ግጭት እንዳለ ነው የሚያስተጋቡት። ግጭት ተባብሷል የሚለው ሀሰት ነው እያልሁ ነው የእኛ ባለሙያዎችም የፌዴራልም የክልሉም ያለው እዚህ አካባቢ ላይም አሉ። እስከአሁን ድረስ ቅድም ትናንትና እንደጠየቁ በስልክም ደውዬ እንዳረጋገጡት ግጭት አሁን የለም። ውጡ የሚባሉ ሰዎችም እንዳሉ ተገልጦልኛል። ስለ እነሱስ መንግስት ምን አለ? ውጡ ህዝብ ተነስቶ አንድ ሌላውን ህዝብ ውጡ አላለም። አማራው ይውጣ ወይም ሌላው ብሔረሰብ ይውጣ ያለም የለም። ከዚያ ትግሬውም አለ፣ ኦሮሞውም አለ፣ ጉራጌውም አለ፣ ወላይታውም አለ ብዙዎች ያሉበት ህዝብ ለብዙ አመታት አብሮ የኖረ ነው። ይውጣልን እያለ ያለ ቀሳም ኃይሉ የነበረውን ህዝብ ለማጋጨት አስቦ አልሞ አቅሞ ያካሄደው ፕሮፓጋንዳ ነው። እዛ አካባቢ በተነሳ ግጭት እነሱ እንደሚሉት ዛሬም ባልቆመ ግጭት የደረሰውን ጉዳት ምን ያህል እንደሆነ ይገልጡልኛል አቶ አበበ? የሞቱ የቆሰሉ በደረ በመተችቱ መጠነኛ ግጭት የተወሰነ የህዝብ መፈናቀሎች ገጥመው ነበረ። የተወሰነ ንብረት መውደም ደርሶ ነበረ። የተወሰነ ጉዳቶች የደረሱበት እሱ ደግሞ እየተጣራ ያለበት ሁኔታ ነው። እርስዎ እንኳን እንዳሉት ከጳግሜን የጀመረ ግጭት አሁን ከሁለት ወር በላይ ነው እና ምን ያህል ሰው እንደሞተ፣ ምን ያህል እንደቆሰለ፣ ምን ያህል ቤቶች እንደተቃጠሉ ለማወቅ ረዥም ጊዜ ይመስለኛል። ከሁለት ወር በላይ እስካሁን እንዴት አይታወቅም? በአሃዝ ሊነግሩኝ አይችሉም? ምን ያህል ሰው ሞተ? ምን ያህል ቆሰለ? ምን ያህል ቤት ተቃጠለ? ምን ያህል ሰው ተፈናቀለ? በሀዝ እኔም አልነበርሁም። መረጃዎች ገና አልደረሱኝም። የእኛ ሰዎች ሄደዋል ብለውኛል። እዛ ቦታው ሲደርሱ መረጃውን በገሀድ እንትን ብለዋል። የእናንተ ሰዎች እዛ እንደሄዱ ገልጠውልኛል። አቶ አበበ በተጨባጭ ያለውን ሁኔታ በመረጃ ሳይያዝ ይህን ያህል ሰው ሞተ ማለት መያድ እንደሰጠው መግለጫ ነው የሚሆነው። ተጠንቶ የሚደረስበት ነው። አሁን እጄ ላይ መረጃ የለኝም። የእኛ ሰዎች ቦታው ሄደዋል ብለውኛል። የሄዱት ሰዎች አንድ ነገር ይዘው ይመለሳሉ ብዬ አምናለሁ። በቁጥር ይህን ያህል የሚል ሰው የሞተ መረጃ እስካሁን የለን። መልካም። አቶ አበበ ወርቁ የፌዴራል ጉዳዮች የህዝብ ግንኙነት ኃላፊ በጣም አመሰግኖታለሁ ስለ ጊዜው። በጉዳዩ ላይ እንመለስበታለን። ሌላ ጊዜ እንዲሁ ጊዜውን እንደሚሰጡን ተስፋ አደርጋለሁ። እግዚአብሔር ይስጥልኝ አቶ አበበ። እኔም በጣም አመሰግናለሁ። መረጃ ተጠናክሮ እንደደረሰን እኛም ይፋ እናደርገዋል። እሺ እንግዶችን በሙሉ አመሰግናለሁ። መዠንገር ውስጥ ውጡ ተባልን ከሚሉት ሌላ ራሳቸው መዠንገሮች ወይም የሜቲ ነዋሪዎች ምን ይላሉ? ከተለያዩ የኢትዮጵያ ክልሎች ወደ መዠንገር ሄደው ከሚኖሩ ኢትዮጵያውያን ጋር ችግር አላቸው? እንደተገኙልኝ ለማቅረብ እሞክራለሁ። ለአሁኑ ሰላም።